ብስሚላህ ራህማን ራሂም የሉጋ ጥያቄ ልጠይቃችሁ ነው። ቆይ أن الشرك تنقص وعيب نزه الرب سبحانه نفسه عنهما فمن أشرك بالله فقد أثبت لله ما نزه نفسه عنه وهذا غاية المحاجة አላህ አይገባኝም ብሎ ራሱን ያጠራውን ነገር አረ ይገባሃል ማለት ስለሆነ ብለናል። ይህ ደግሞ ወዛሊከ ጋየቱል ሙሐዳ من يجب هذا ጣራ የነካ ጣራ የደረሰ ፍልሚያ ነው። ከአላህ ጋር የተከፈተ ጦርነት ነው። መሐዳ እሺ ወጋየቱን ሙዓነዳ እ ሙዓነዳ ድርቅና ወጋየቱን መሻቃ እ መፈታተን አሁንም ጣራ የለካ ከፍተኛ ማክሲመም ላይ የደረሰ ከጌታ ጋር መፈታተን ነው። አላህን መፈታተን ነው። ለዚህ ነው ሽርክ አይብ ተነኮስ የጌታችን አይገባውም። ቀጥተናል። እሺ ዛሬ የምንቀራው በምን ዙሪያ ነው? ቢስሚላህ ቢስሚላህ الرحمن الرحيم ባ አሊፍን ቀርተናል ከኋላ አለሁ አሊፍ ታሪፉ ዴፊኒሽን የሽርክን ዴፊኒሽን ነበር የቀራ ነው። ባ አንዋዑ ሽርክ የሽርክን አይነቶች እንቀራለን ዛሬ። አንዋዑ ሽርክ የሽርክ አይነቶች አሽርኩ ሽርክ ነውዓን ሁለት ክፍሎች አሉ። በሁለት ክፍል እናያለን ሽርክ አሽርኩ ነውዓን ሁለት አይነት ሽርኮች አሉ። النوع الأول የመጀመሪያው ሽርክ የመጀመሪያው አንደኛው አይነት ሽርኩን አክበሩ ትልቁ ሽርክ ነው። ትልቁ ሽርክ ነው። ትልቅና ትንሽ ብለን እንሰነጥቀዋለን። ሽርክን በሁለት እንከፍለዋለን። አሽርኩል አክበሩ ወሽርኩል አስገሩ እንላለን። አሁን ሽርከን አክበርን የተመለከተ እኔ النوع الأول የመጀመሪያው አይነት ሽርኩን አክበሩ ትልቁ ሽርክ ነው። ትልቁ ሽርክ ይኽሪጁ ሚነል ሚላ የኽሩጁ እንዳትሉ يخرج ይወጣል ነው intransitive verb ይሆናል። transitive አድርጋችሁ ጥሩ ያስወጣል። ይኽሪጁ ያስወጣል من الملة ከጎዳና ሙሉ በሙሉ ያስወጣል። شرك أكبر ሙሉ በሙሉ ያስወጣል። ويخلد صاحب ويخلد صاحبه ፈጻሚው ሰውዬ ይዘወትራል። ሲናር እሳትን ውስጥ ይዘወትራል። ሽርከን አክበር ዩኽሪጁ ሚነል ሙን ሚነል ሚላ ከጎዳና ከተከከለኛው መስመር ሙሉ በሙሉ ያስወጣል ከኢስላም ያስወጣል من الإسلام ያስወጣል ወይኽሉዱ ሳሂቡሁ ሰውየውም ይዘወተራል ወይንም ወይኸልዱ ሳሂበሁ ብላችሁ መቅራት ትችላላችሁ ወይኸልዱ ያዘወትረዋል ይሄ ትርጉም ሳሂበሁ ፈጻሚውን አካል ያዘወትረዋል ሰበብ ይሆናል ማለት ነው እሱን ለማዘውተር ويخلد بتشديد اللام وكسرها ويخلد صاحبه አው የኽሉዱ ሳሒቡሁ ትችላላችሁ። ወይኸለዱ ሳሒቡሁም ትችላላችሁ። ወይኸለዱ ፈትህላ ወተሽዲድሃ ወይኸለዱ ወይኸሊዱ ወየኽሉዱ ላላ አድርጋችሁ ويخلد صاحبه ፈጻሚው ይዘወትራል። شرك أكبر ን የሰራው ሰው ይዘወትራል ይዘወትራል። يخلد ካላችሁ يخلد ካላችሁ ደግሞ ያዘወትረዋል። ማን ሽርክ ማንን? صاحبه ፈጻሚውን ሰው ያዘወትረዋል። ይኸልዱ በሽዳ ከጠራችሁት ያዘወትረዋል። يخلد ይዘወትራል። ይኸለዱ ይዘወተራል። የዚህን ጊዜ ደግሞ passive verb ይሆናል። ይኸለዱ ካላችሁ ይዘወተራል ማለት አላህ ያዘወትረዋል ማለት ነው። ዘው ዝንተ ዓለም እንዲኖር ያደርገዋል። ከማንኛውም ቀለል ያለው ነው ያዙት። يخلد ይዘወትራል፣ ይኸልዱ ያዘወትረዋል። ሽርክ ትችላላችሁ። شرك أكبر ትልቁ ሽርክ يخرج من الملة ከጎዳና ሙሉ በሙሉ ያስወጣል ከኢስላም ወየኽሉድ ሳሒቡ ፈጣሚው ይዘወትራል في النار ጀሃነም ውስጥ ይዘወትራል። አዓዘነ አላህ ምን ምስል ሀዳ ኢዛ ማተ ከሞተ ይህ ሰው ወለም የቱሚን ተውበት ሳያደርግ ኢዛ ማተ ወሁም ኩፋር ነው። ሲሞቱ ካፊር ሆነው ከሞቱ ነው ምህረት የማይደረገው እንጂ መጨረሻ ላይ ሸሃደትን አድርገው ተውበት አድርገው ከሞቱ ከገርጋራ ውጭ ባለው ሰዓት አላህ ይቀበላል ተውበትን። አላህ ይቀበላል። የማይቀበልበትን ምልክቶች አስቀምጠዋል ነብዩ አለይሂ ሰላቱ ወሰላም إذا بلغت الروح الحلقوم الله يقبل إذا طلعت الشمس من مغربها يقبل بعدما جاء المسيح الدجال አይቀበልም ትልልቆቹ አያዎች ከተፈጠሩ በኋላ አይቀበልም ከዛም በፊት ግን የማንንም የማንም ተውበት ተቀባይነት አለው በሩ ክፍት ነው ኢዛ ማተ ከሞተ ይህ ሰው ወለም የቱን ምን ከዚህ ሽርኩ ሳይቶበት ከሞተ ዩኸልዱ ሳሒበሁ ፊና ጀሃነም ውስጥ ይወፈራል። አንደኛ ከጎዳና ያስወጣል። ሁለተኛ ወየኽሉዱ ሳሒቡ ሰውየው ይዘወተራል ፊናር እሳት ውስጥ ምን ከሆነ ኢዛ ማተ ከሞተ ምን ሳይሆን ወለሜቱ ምን ተውበት ሳያደርግ ከሞተ ግልጽ ነው። ወሆ አሁን ዴፊኒሽኑ መጣላችሁ የሚያደርሰውን ውጤት ነበር የጠራ ነው። ከጎዳና እንደሚያስወጣ ጀሃነም ውስጥ እንደሚያዘወትር ሰውየው ሳይቶበት ከሞተ ቀራ። ወሆ ሽርከን አክበር ማለት ይሄ ነው። ሽርከን አክበር ማለት ሰርፉ ሸይእን የሆነ ነገር መስጠት ነው። ሸይ ምን አአምል ከሊማ ናት ብያቸዋለሁ። አጅመዒን አለ ሊኩል አለ ሸይ አለችው ሁሉንም ነገር የምናየውም የማናየውም ነገር ሊሆን ይችላል። ሐሳብ የሚባለው ነገር ትርጉም ውስጥ ይገባልና ሰርፉ ሸይን የሆነ ነገር መስጠት ነው። ምን አንዋዕ ልዕባዳ ከዒባዳ አይነቶች ውስጥ የሆነ ነገር መስጠት ነው። ሽርክ ማለት ነው። ለገይሪላህ ከአላህ ውጭ ላለ አካል ከአላህ ውጭ ላለ አካል ከኢባዳ አይነቶች ውስጥ በሐዲስ በቁርአን ኢባዳነታቸው የተመሰከረላቸው የሆኑ የአምልኮ ስርዓት የሆኑ ነገሮች ከነሱ ውስጥ አንዷን መስጠት ነው። አንዱ ሙሉን አይሆን ከሱ ውስጥ የሆነ ነገር መስጠት ነው። ወይ ሽርቀን አክበር ማለት ፈርኩ ሸይን የሆነ ነገር መስጠት ነው። ምን አንዋዕ ልዕባዳ ከኢባዳ አይነቶች ውስጥ የገይርላህ ከአላህ ውጭ ላለ አካል ለምሳሌ ከኢባዳ አይነቶች ውስጥ የሆነ ነገር መስጠት ነው። ሽርቀን አክበር ማለት ለማን መስጠት? ለገይሪላህ ከአላህ ውጭ ላለ አካል ሙሉ በሙሉ ለሱ ቢሰጥም ለአላህና ለሱ ቢሰጥም በጋዮሽ ማለት ነው እኩል የሆነ ነገር መስጠት ነው ከኢባዳ አይነቶች ውስጥ ተመልክተናል። ለምሳሌ ከዱዓ ገይሪላህ ከአላህ ውጭ ያለን አካል መለመንን ይመስል ዒባዳ ከዱዓ ገይሪላህ ከአላህ ውጭ ያለን አካል መለመንን ይመስል ይህንን ሀጃ አውጣል ብሎ መጠየቅን ይመስል ምንድን ነው ሽርከን አክበር ነው አክበር ነው እ አክበር ነው ዒባዳ ዱዓ ነው ዱዓ ዒባዳ ነው እ ዒባዳ ነው ዱዓ መጀመሪያ እኮ صرف شيء من أنواع العبادة ብለን የተነሳ ነው። شرك أكبر ማለት ከዒባዳ አይነቶች ውስጥ ከአላህ ውጭ ላለ አካል መስጠት ነው ያለው። ለምሳሌ كدعاء غير الله ከአላህ ውጭ ያለን አካል መጠየቅን ይመስል الدعاء هو العبادة ነው። መጀመሪያ prove ማድረግ አለብን ነው በምን በሐዲስ በልቁርአን አደልለ الدعاء مخ العبادة بلو النبي عليه الصلاة والسلام ولكن في هذا الحديث ضعف كما يقول العلماء ضعف من اللبت ولكن معناه صحيح لأننا نؤيده ب أه أه أه الدعاء هو العبادة من ملاله የዒባዳ ዋና ቅባቱም ነው የሚላለ ኧረ ራሱ ዒባዳም ነው የሚላለ ሐዲስ ነብይ አለይሂ ሰላቱ ወሰላም ተለቃሁ ዑለማ ከሶሒህ እንደ ሶሒህ ተቀብለውታል ዑለማዎች ደሊል ያደርጉታል። እሺ አያተ ምን አልቁርአን ነው ይخبሩን ودعوني استجيب لكم ይሄ ደሊሉ። ለምን እቀበላችኋለሁ። እና ታዲያ ይሄ ይጠቁማል እንዴ ኢባዳም ሆነ እ ومن يستكبر عن عبادتي ሲናት የምትጠቁመን ከኔ አምልኮ የኮራ ሲል ወመን የስተክብር ከኋላ ለምኑ ያለው ጠይቁኝ ለምኑ ይቀበላል። ወመን የስተክብር አንዱ ዱዓኢ ያለው ቦታ ላይ ምን ተጠቀመ? አን ዒባደቲ ያለ አንዱ ሌላውን ይተካዋል ማለት ነው። ኢንተርቼንጀብል ወርድስ ናቸው ማለት ነው። ዱዓ እና ዒባዳ ተተካክተዋል እዚህ ቦታ ላይ። ይሄ ሀዳ ደሊሉ ዋድህ በጣም ግልጽ ነው፣ ግልጽ የሆነ ከዱዓ ገይሪላህ ከአላህ ውጭ ያለን አካል መጠየቅን ይመስል ወተቀሩብ መቃረብን ይመስል ብዘባኢሕ በእርዶች ብዘባኢሕ በእርዶች ዘባኤህ ፕሉራል ነው። ቢዘባኤህ መቃረብ ለወልዮች ይዞ ሂዱ ማለት ቦታው ላይ አመት በአመት ቀባሪ አለከስዬ፣ ዜላኔ፣ ኑር ሁሴን ማን እየተባለ በአመት በአመት ይደረጋል። ሀዛ ሽርኩም ቢላህ አንተ ቀጥታ አልፈሶ የሚሄድ ሁሉ ሙሽሪክ ነው ብለህ ቀውጤ አትፈጥርም እንጂ ሽርክያት እየተሰራ ነው። ከላይ ያሉ የሚያሽከረክሩት ሰዎች ሁጃው የደረሳቸው በያን የደረሰው ከሆነ ሌላ ጥያቄ ነው። ከታች ያለው ማህበረሰብ ግን ሽርክ እየሰራ ነው፣ አደጋ ውስጥ ነው። ማስተማር አለበት። አላኸጦ ነው፣ በስተት ላይ ለምን እነዚህ ይምናል። መሐመድ ኢብኑ አብዱል ወሃብ ረሂመሁላህ አንድ የሚሉት ነገር አለ። ነህኑ ወላህ እነኩም ትከፍሩነ መን ለም ዩሃጅር ኢላ ቤት አልመካ ወደ መካ ሂጅራ ያልመጣን ታከፍራላችሁ አሉ አላቸው። ላ እኛ አህሉ ሱናዎች እንደዛ አናደርግም። እንኳን ይሄ ይቅርና ሀታ መየጡፍ ሐውለ ቀብሪ ጀይላኒ ላኑከፍሩ በአህመድ አልበደውይ መቃብር ዙሪያ በሪፋዒ መቃብር ዙሪያ በአብዱል ቃድር ጀይላኒ መቃብር ዙሪያ የሚጠውፉትን እንኳ ካፊር አልናልናቸውም። ለምን እነሁ ሙኽጢኡን ተሳስተዋል ነው የምንለው። በሽርክ ዓለም ውስጥ ነው ያሉት የምንለው። ምን እናደርጋለን? ማስተማር ነው ያለብን። በያን ከደረሳቸው በኋላ የሚያጠፉት ጥፋት ያለ ሌላ ጥያቄ ነው። አደጋ ውስጥ ነው። አንዳንድ ሰዎችን ተከትለና አንሰግድም ይላሉ። ከአህሉ ሱናዎች ውስጥ ከሌላ አልከተልም ይላሉ። አውቆ ደረቅ ይሆናል፣ አልቀበልም። በትዕቢት ተወጥሮ እምቢ ያላል፣ ገብቶታል፣ ተረድቶታል። ያና ከታች ያሉት መሀይም ህዝቦች እኩል አይደለም፣ ሶክማቸው ይለያያል። ግን ስራው ለማንኛውም የምትይዙት ነገር ይሄ የሚደረግ ድርጊት የትኛውም ቦታ ላይ በየአካባቢያችን ወላሂ ሊኩል ቀቢለት ለሐሰነ በአሁን ሰዓት ለእያንዳንዱ ጎሳ የራሱ ጣዖት አለ። ምን ልዓጀብ! እያንዳንዱ ጎሳ በአማራም ክልል ሄድ፣ በኦሮሚያም ክልል ሄድ፣ በስልጤም ክልል ሄድ በጉራጌም ዞን እያንዳንዱ ቦታ የራሱ የራሱ ሸህ አለ፣ የራሱ ጣዖት አለው። አሁን እያመለከን ያለው ሁሉ ያንን ህብረተሰብ ማዳን ነው ያለብን። ዳዕዋ ሁሉም ፍጹም ተውሂድ እያደርጋል ማለት አይደለም፣ ግን ጥሪ ማድረግ አለብን። ውስጣቸው ያውቃል። ወልዮችን መውደድ ማለት ለነሱ ማረድ ማለት አይደለም። እነሱ ይጾሙ ነበር፣ እንጹም። እነሱ ይሰግዳሉ፣ እንስገድ። አሊሞች ናቸው፣ አሊም እንሁን። ዳዒዎች ነበሩ፣ ዳዒ እንሁን። በኸይር በህይወት ዘመናቸው እንደዚህ ከሆኑ እንደዛ ነው። አብሬትዬ በህይወታቸው ትልቅ ነገር ይሰሩታል አዲስ አበባ ላይ የሚባለው አለ። እንደነዛ ነው መሆን ጀግና። ያንን ያሳለፉትን ነገር ብን ጥሩ እንጂ ከሞተ በኋላ የሰው ልጅ በህይወት እያለ አንሰባሰባቸውም ነበር። ሲያባርራቸው የነበረ ነው። ሲሰርባቸው ሲረግማቸው የነበረ ነው። ከሞተ በኋላ ነው የሰው ልጅ ማምለክ የሚጀምረው። ስለዚህ ማስተማር አለብን። እያንዳንዳችን የቤተሰብም ኃላፊነት አለበት። አደራ ከዱዓ ገይርላ ከአላህ ውጭ ያለን አካል መለመንን መጠየቅን ይመስል ልጅ ስጠኝ፣ እንደዛ አድርግልኝ፣ ይህን አድርግልኝ ብሎ ወተጠሩ መቃረብን ይመስል ብዘባኤህ እርድ እያረዱ መውልድ ያልከቶ መውልድ የኑር ሁሴን መውልድ እያሉ ማለት ይሄ ራሱ ሽርክያት ሽርክያት እንኳን አጅር ሊገኝ ይቅርና አንደኛ ባረር ነው እንጠይቃለን በገንዘቡ ሁለተኛ በሽርክያት በፈጸምነው አደገኛ ዲን በማያውቀው ነገር እንጠየቃለን። ወንዙር ስለቶችን ይመስል ዘባኤህ ዝም ብሎ ሀዲያ ብሎ የልደታቸው በዓል ብሎ ይዞ ሄዶ የሚታረደው ዘባኤህ ይባላል። ወይንም ደግሞ ዘባኤህ ለጂን የሚታረድ ነገር ሊኖር ይችላል። በሽታ መጥቶብኛል ብሎ ቀይ ወይንም ደግሞ ይህን አይነት color አለው ጥቁር ምን ምን ረዱ ይባላል። ይሄ ራሱ ሽርክያት ነው ለጂን ለማስለቀቂያ። ጂኑ ላይ ስትቀራበት አንድ ቅማል ራሱ መግደል አይቻልም። ቅማል ግደሉልኝ ቢል ቁንጫ ግደሉልኝ እንኳ ቢል ለሱ አይደረግለትም። ዝንብ አጥቶ በዝንብ ተቀሩብ አድርጎ ጀሀነም ይወረዳል። ዝንብ ምንም አይደለችም። ምን ምን ችግር አለው? አክበረን ነብይ ሰለላሁ ዐለይሂ ወሰለም ለሐደል ሐዲስ ይጠንቀቅ ቢዘባኤ ፈርዶችን እንደ ሀዲያ መልክ አድርጎ ይዞ ሂዶ ኦልዮች በር ላይ እሳቸው መቃብር አካባቢ ማለት ወይም ያረፉበት ቦታ ሊሆን ይችላል። ወንዙር ስለቶችን ይመስል ስለትን ይመስል ዘባኤ ዘብህ ዒባዳ ነው ዒባዳ አይደለም ዒባዳ ነው ዘብህ አይደል? ዒባዳ ከሆነ ለአላህ ብቻ ነው መስጠት ያለበት። ዒባዳ ነው ዘብህ። እንዴት ለምን ያየ ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ወኑሱኪ ዘብሒ ማለት ነው እርዴ ማለት ነው። ስለዚህ እርድ ዒባዳ ነው ለጌታ ነው በላቸው ከተባለ ለአላህ ብቻ ነው እርድ መታረድ አለበት። ወንዙር ስለቶችን ይመስል ስለት ለወልዮችን መስጠት ይመስል ከአላህ ስላለ አካል ለማንኛውም አካል ስለት አይሰጥም አይደረግም። ይሄ ሀጃ ይውጣ እንጂ ልመረቅ እንጂ ውጤታማ ልሁን እንጂ ኤግሬ ድምጣ እንጂ ይህን አደርጋለሁ ለከሌ ወልይ ተብሎ መስፋል ሽርክ ቢላህ በአላህ ሽርክ መፈጸም ነው። ዒባዳ ነው አይደል? ነዝረ ዒባዳ ነው። ዒባዳ ከሆነ ደግሞ ለአላህ ብቻ ነው መሆን ያለበት። ነዝረ ዒባዳ ለመሆን ደሊል ብዙ ጊዜ እኮ ነው የቀጠቀጠን ይሄንን ዩፉነ ቢነዝሪ ወየኻፉነ የውመን ካነ ሸሩሁ ሙስተጢራ ዩፉነ ቢነዝር ብሎ አላህ ውዳሴ አቅርቦለታል። እነዛ የኔ ባሮች ማለት ሰላታቸውን የሚያሟሉ ናቸው አለ። ወስዱታል ማለት ነው። ዒባዳ ማለት ደግሞ ኩሉ ማ ዩርዲሁላህ ኩሉ ማ ዩርዲሁላህ ሚን አልአዕማሊ ወልአቅዋሊ አዛሂረቲ ወልባጢና ንግግርም ይሁን ተግባር አላህ የወደደው ድብቅም ይሁን ገሃድ እሱ ነው ዒባዳ ማለት አላህ ወዶታል። የሰው ነብይ ነገር ብሎ አላህ ወድሷቸዋል። ስለዚህ والتقرب መቃረብ بالذبائح በእርዱት والنذور በስለቶች ለገይሪላ ከአላህ ውጭ ወዳለ አካል ሚነል من القبور ለመቃብራትን ይመስል ይዞ ሄዶ ማለት ስለቱንም ለመቃብር መግባትን ይመስል ከዱዓ ገይሪላ ስንል القبور example ይሆናል። መቃብሩ ለመቃብሮች ማረድን ይመስል መቃብር ውስጥ ላለው አካል የምታረደው። ወዘባኢህ ወንዙር ስለቶችን ማድረግ ይመስል እርዶችን ማረድ ይመስል ዱዓ ማድረግ ይመስል ለገይሪላህ ከአላህ ውጭ ላለ አካል ምን አልቁቡር መቃብሮችን ይመስል ወልጅን ለአጋንንቶች ማረድን ይመስል ወሸያጢን ለሰይጣናትን ይመስል ለሰይጣናት ለአጋንንቶች ሸይጣንና ጅን ይለያያሉ ይለያያሉ هو من ذرية الجن ነው ሸይጣን ولكن هو ملعون ለየት ይላል من الجن مؤمن وكافر አለ ይለያሉ እንደኛው ኡማዎች ናቸው ኡመቱ ሙእሚና ወኡመቱን ካፊር አለ ከነሱ ውስጥ ማለት ነው። ከጅን ውስጥ ራሱን የቻለ አንድ ጎሳ ነው። ጅን ሸይጣን የጅኑ ጎሳ ነው፣ ግን ወጥቶ አፈንግጦ የወጣ ነው። ከስር ነው ሙሉ በሙሉ ሸይጣን ሆኖ ሙስሊም የለም። አሸይጣኑ ኸለቅተሁ ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን ነው አይደል የሚለው ከእሳን ከእሳት ነው የተፈጠርኩት ነው ሸይጣን ነው አላህም ደግፎለታል። አረ አይደለም አላለም አላህ ደግሞ ጅኖችን ሚማሪ ጅን ሚናር የፈጠራቸው ከነበልባሉ ከእሳቱ ነበልባል ነው የተፈጠሩ። ይለያያሉ ሁለቱ። ያው ምን ዝርየት ነው አስሉ አንድ ላይ ግን ሸይጣንና ጅን ይለያያል። ምን ሸይጣን አልሙእሚን አብደላህ ከማል የሚባሉ እኮ ጅኖች አሉ አታውቁም እ አብደላህ ከማል ዑመር ሐምዛ የሚባሉ ጅኖች አሉ ሙስሊሞች ሙሚኖች አሉ ሙሚን አሉ ሙሰሊ አሉ አህለ ተውሂድ አሉ ይሄን ነው አህሉ ሱና አሉ አህባሽን ግን ይኖራል። የጅንት ፍቃለ እንዳፈሯቸው ምንም አልስራቸው። እሺ ከአላህ ውጭ ላለ አካል ምን ልቁቡር መቃብራትን ለመቃብራት ስለተመጣ ለሚመስል እንሁም ማረድን ይመስል ወይ ወልጅን ለአጋንንቶች ወሻያቶች ጅኖችን የተለያየ ነገር የሚሉት ለምሳሌ እንትን ሲያደርጉ እዚህ ላይ የሆነ ተማሪም አለ አይደል? ህዝብ ሲጽፉ የሚጽፉት ነገር አለ። ሲጽፉ የሆነ እዚሁ ግቢ ውስጥ ነው ማለት ነው። እንደዚህ እስኩር የሆነች ወረቀት ናት። ወመከሩ ወመከረ አላሁ አላሁ ኸይሩል ማኪሪን ወመከሩ ወመከረ አላሁ አላሁ ኸይሩል ማኪሪን በአራቱም እንደዚህ ጽፎባታል። በመካከል ላይ ግን አደም አደም አደም አደም ወደ አስራ ሀዋ ሀዋ ሀዋ ሀዋ ወደ አስራ ምናምን ተጽፎበታል። ሻንቆ ምናምን ምናምን የሚላል ምንድን ነው ይሄ ብለን ስንጠይቀው በድር ላይ የተሳተፉ የጅኖች ስም ነው። የበድር ዘመቻ ጊዜ ተመልከቱ፣ እንደዚህ የሚያመልኳቸው ጅኖች አሉ። ለዛ ቀይ ይታረድለታል፣ ጥቁር ይታረድለታል፣ ምን ይታረድለታል። እዛ ጅኖች ማለት ነው። እንደዛ ብለው የሚያከብሩ አሉ ሐታ ህርዝ ላይ። ስለዚህ ጅኖችን ለጅኖችን ማድረግ ለነሱ መቃረብ አይቻልም። ወሻጥን ለሰይጣናት የፈለገ ትእዛዙን አለማክበር መስተህ ምንድን ነው ብለን ጠይቁታል። እለቃለሁ ምን ሙዝ አምጣልኝ፣ ምግብ አምጣልኝ ካለ ራሱ ምግብ አንሰጠው። መቀለብ እኮ ነው። እነሱ የሚፈልጉት ትንሽ የአንተን ታዛዥነትን ብቻ ነው የሚፈልጉት ጥሰው ለመግባት እንደነሱ ፈሪ የለም ምድር ላይ ደግሞ አላህ ከፈጠረው ፍጡር እንደ ጅን እንደ ጅን ፈሪ የለም። እንደ ጅን ፈሪ የለም። የሰው ልጅ ፈርቷቸው ሳይ ውሻ እኮ ምሽት ከሆነ ያያል። ታውቃለህ አይደል? የውሻን ባህር የውሻ ባህሪ ነው። እሮጣለሁ ፍርሃትን ያነበዋል ከእንቅስቃሴ ይከተልሃል። ጠጋ ይልህና ወደ ኋላ ይመለሳል። እምትሸሽ ከሆነ ይከተልሃል። በቃ ወጥ ነው የሚያፈራው። ጅኖች በጣም ይፈራሉ። አትፍሩ። በተለይ ሴቶች ላይ ጥቃት የሚበዛባቸው ምንድነው? የኻፉን ሁሉ መንቃ ሁሉ ማቃማ አማመሁም በጨለማ የቆመ ነገር ሁሉ የሆነ ነገር ይመስላቸዋል። ውስጣቸው ስለሚረበሽ ለጅን ጥቃት ይዳረጋሉ። ሻውር ቤት ይዳረጋሉ፣ ሽንት ቤት ይወድቃሉ፣ የሆነ ነገር ይሆናል። ጀግና በቃ ምንም ነገር አይመጣም፣ ጅን ምንም አይመጣም ይሄን ነው psychological ራሳቸውን ማሳመን ያለባቸው። والخوف ፍርሃትን ይመስል ወተቀሩ መቀረ በዘባኤት ወንዝር በእርድና በሰለቱት በገይሪላ ካላሁ ይችላል አካል ምን አልቆበር መቃብራትን ይመስል والجن ለጅኖች ይመስል ወሻያትን ለሰይጣናትን ይመስል ማረድ አይፈቀድም። شرك أكبر ነው፣ ትልቁ ሽርክ ነው። ወልኸውፍ ፍርሃትን ይመስል ይህም ሽርክ ነው። خوف ማንም መፍራት አንበሳ ልንፈራ እንችላለን። ይሄ ጠቢዓተል በሸር አልተከለከለም። ገዘፍ ያለ ሰው ልትፈራ ትችላለህ። ይሄ ነገር ይሄ ጥቃቱ ፊት ለፊት ፊት ለፊት የምናውቀው ነገር መሆን አለበት። والخوف መፍራትም ሽርክ ነው። ምንል መውታ ሙታንን መፍራት እዚህ መቃብር ውስጥ ያሉ ያለ ሰው የሆነ ጥቃት ያደርስብኛል ብሎ መፍራትም አይፈቀድም። እምነት ነው ማለት ነው። ለምን በትክክል የሚያደርስ ነገር direct ፊት ለፊት የምናየው ነገር ከሌለ በስተቀር መፍራት አይፈቀድም። ወልኸውፍ ፍርሃት ሚነል መውታ ሙታንን መፍራት አብዱልቃድር ጄላኒ ኦ የሆነ ነገር ያደርጉ አትበል። መጀመሪያ አትማቸው አትማቸው። ስማቸውን የምናነሳው እሳቸውን ጠልፎ ማንም አይደለም። ሱብሃንአላህ ማንም የለም እሳቸውን የሚጠራ ወላሂ። ዱዓቸውን ብታነቡት አላሁ ሶመድ የሚባል ክፍል አንብቡት። አረብያ የሚገባችሁ ልጆች አንብቡት። ወላሂ በጣም የሚገርሙ መዋሒድ ናቸው ሸኹ አንድ እንኳ ከሳቸው በፊት ባለ የአላህ በኢብራሂም ይሁንብህ ብለው ለምነው አያውቁም። እንኳን ኢብራሂም ሊጠይቁ በመሐመድ ይሁንብህ ብለው አያውቁም። በአሽር ከልከለፍ በመሐመድ ዓለይሂ ሰላቱ ወሰላም በነ አቡበክር በነ ዑመር እንኳ ዱዓ አላደርግም። ንጹህ አላህ ብቻ ለሚጠይቁ ዱዓቸውን ብታነቡ ከዛ በኋላ የመጣ ትውልድ ነው። በአብዱል ቃድር ጄላኒ ይሁንብህ አላህ ነው። የሸኹን ስም የምናነሳቸው እንዲጠነቀቅ ህዝብ ለማለት ነው እንጂ እሳቸውን ለማውገዝ ተፈልጎ አይደለም። የማንም ሸክ ስም ሲነሳ የሸኹ ስም direct ሸክስየን ተፈልጎ አይደለም። ድርጊቱ አታድርጉት ለማለት ነው። እነሱ መሻይኾች ናቸው፣ ተወዳቸዋለህ። ተውሂዳቸውን ጠብቀው የሄዱት እንግዲህ ተወዳቸዋለህ። ሸክየን ተፈልጉ አይደለም፣ ተጠንቀቁ። والخوف ፍርሃት من الموتى ሙታንን መፍራትም እንደዚሁ ወደ ሽርክ ይወስዳል። አውል ግን ጅንንም መፍራት أو الشياطين ሸያጥንንም መፍራት መፍራት መፍራት መፍራት ነው የምትሉት። والخوف من الموتى ሙታንን መስራት አውል ጅን ወይ አጋንንትን መስራት አው ሸያጢን ወይ ሰይጣናትን መስራት ሽርከን አክበር ውስጥ ነው። ትንሹ ሽርክ እንኳ አይደለም፣ ትልቁ ሽርክ ውስጥ ነው የሚከተው። ጠንቀቅ። አየዱሩ ይጎዱኛል ብሎ አው ዩመሪቡ ወይ በሽተኛ ያደርጉኛል ብሎ መስራት ይጎዱኛል፣ ጉዳት ያደርሱብኛል፣ አው ዩመሪቡ ወይ ያሳምሙኛል፣ ህመምተኛ ያደርጉኛል፣ በሽተኛ ያደርጉኛል ብሎ መስራት አይፈቀድም። ሽርክ ነው። ጀግና እንድንሆን ያደርገናል ይሄ ሸሪያ። ለምን የሚጎዱ ቢሆኑ ኖሮ አይጎዳችሁም አትፍሩ አይልንም። አይጎዷችሁም። በጣም ፈሪዎች ናቸው። ፍርሃትን አይተው ነው የሚመጡት። ጀግና መሆን ከአላህ ውጭ ማንም አይጎዳም። القضاء والقدر ማመን በቃ ለጅን እጅ አለመስጠት። ይሄ ኸውፍ ይሄንን ጉዳትንና በሽታን ማምጣት የሚችለው አላህ ብቻ ነው። ወልዮች ያሳምሙኛል፣ እንደዚህ ያደርጉኛል፣ ኢማኔን ይወስዱታል፣ ንብረቴ ያልቃል፣ እድሜ ይቀጫል፣ እንደዚህ አይነት ብሎ ነገር ጫወታ የለም። አላህ ብቻ ነው የዚህ ባለቤት። ወልኸውፍ ሚነል መውታ አውል ጅን ወሸያጢን አየድሩሁ ይጎዱኛል ብሎ መስራት አው ይመርዶሁ ወይ ደግሞ በሽተኛ ያደርጉኛል ብሎ መስራት ከዛ አባናለ ኸውፍ ጨርስ ወረጃ ተስፋ ማድረግ ወረጃኡ ገይሪላህ ከአላህ ውጭ ያለን አካል ደግሞ ተስፋ ማድረግ ሲማላ የቅዲሩ አለይህ ማንም በማይችለው ኢላላህ አላህ እንጂ በማይችለው ነገር ተስፋ ማድረግ በሰው ላይ ወንድም ብር ልልክልኝ ይችላል። ተስፋ ትችላለህ። ለምን ድሩሁል በሸር የሰው ልጅ የሚችለው ነው። የሰው ልጅ የሚችለው ስለሆነ ልጅ ይሰጠኛል፣ ኢማን ይሰጠኛል፣ እድሜ ይጨምርልኛል፣ ጀነት ይሰጠኛል። ለከለ የሚባለው ሸክ የምትል ከሆነ ሽርክን አክበር ውስጥ የምትገባ ረጃ ተስፋ ምን ገይሪላህ ከአላህ ውጭ ካለ አካል ተስፋ ማድረግም ክልክል ነው። ምን አይነት ተስፋ ፊማ ላ የቅዲሩ አለይህ በማይችለው ኢላላህ አላህ እንጂ በማይችለው ነገር ዙሪያ ላይ ግልጽ ነው አይደል? አላህ እንጂ በማይችለው ነገር ተስፋ አይቻልም ከሰው። ለምሳሌ ልጅን መስጠት የሚችለው ማን ነው? ሰው መስጠት ይችላል አይደል? ይችላል። ሰው ሰው መስጠት አይችልም። ኢማን መስጠት የሚችለው ማን ነው? ጀነትን መስጠት የሚችለው ማን ነው? ሸፋዓን መስጠት የሚችለው ማን ነው? አላህ። እጅን ይዞ ሲራጥን የሚያሳልፈው ማን ነው? አላህ። አላህ ነው። ስለዚህ ከሱ ብቻ ነው ተስፋ መደረግ ያለበት። ይሄ ተስፋ መደረግ ያለበት ከሱ ነው። ወረጃኡ ገይሪላህ ከአላህ ውጭ ያለን አካል ተስፋ ማድረግ ፊማ ላቅዲሩ ዐለይህ በማይችለው ነገር ኢለላህ አላህ እንጂ በማይችለው ጉዳይ ለምሳሌ ሚን ቀዳኢል ሐጃት ጉዳይ መፈጸም ይመስል ሚን ቀዳኢል ሐጃት ሐጃ መፈጸምን ይመስል ጉዳዩ መሙላትን ይመስል ሐጃዬ እንዲወጣ እንደዚህ አይነት ሐጃ አለብኝ አብዱል ቀድር ጄላኒ ያወጡልኛል አይባልም። ሽርክ ነው። ማንም አይችልም። የሰውን ጉዳይ የሚያወጣው አላህ ብቻ ነው። ስለዚህ ጉዳያችንን ሰብስበን ለሱ ብቻ ብቻ አስተማማኝ ለሆነው ጌታ ወላሂ ጉቦ ለማይፈልገው ጌታ፣ ደካማ ላልሆነው ጌታ፣ ለማይቀላቀልበት ጌታ፣ ለማይ ለማይበዛበት ጌታ፣ በቃ ጨረስኩ ለማይል ጌታ ለሱ ብቻ መስጠት በቃ ያ አላህ አስተማማኝ። እኛ ለምን እዚህ እንሄዳለን? ወንድምህን ዱዓ ማስደረግ ታዲያ አለ፣ በስራህ መመጀን አለ፣ በአላህ ባህሪያቶች መመጀን አለ። ግን ወደ ስራ እንሩጥ። ፈጽሞ ፈጽሞ በስራ መመጀት አንድ ኸይር ስራ ሰደቃ ለሚስኪን አድርገህ ከሆነ ያ አላህ ያቺ ስራ የሰራኋት እውነት ለአንተ ብዬ ከሆነ ይህን ሀጃ ይናውጣል ብለህ ብትጠይቁ ሀዛ መሽሮ አለ ፊ ሐዲስ ነቢ ስለ ላ ስለም ሳቢት ወረጃኡ ገይርላ ከአላህ ውጭ ያለን አካል ተስፋ ማድረግ ፊማ ላ ይቅዲሩ አለይ በማይችለው ኢላላህ አላህ እንጂ በማይችለው ነገር ከሰዎች ተስፋ መጠበቅ ለምሳሌ ሚን ሀጃት ሀጃ ሐጃ መፈጸምን ይመስል ሀጃ መፈጸም ማለት ምንድን ነው አላህ እንደው ልመረቅ እንድመረቅ ብለህ ጌታህን ለምነው ጥሩ ግሬድ እንዳመጣ ምትም ያለው ጉዳይ ተማሪ መካከል ይሄ ነው ብዬ እሺ ጥሩ ትዳር ይመስል አላህ እንዳደርግልህ ከአላህ ነው መጠየቅ ያለበት እንጂ ሰው ልጅ አይደለም። ለምን የሰው ልጅ የሰው ልጅ የሚችለው አይደለም። አላህ ነው እንዳሳካልህ የምትፈልገውን እንድታገኝ የሚያደርግህ። ሚን ቀባኢል ሐጃት ጉዳይ መፈጸምን ይመስል ወተፍሪጅል ኩሩባት ጭንቀትን መፍትሄ ማግኘትን ይመስል ተፍሪጅል ኩሩባት ጭንቆችን መፍትሄ መስጠትን ይመስል ይህን ተስፋ ማድረግ የሚፈለገው ከአላህ ብቻ ነው። ተፍሪጅል ኩሩባት ከአላህ ውጭ ያለን አካል አላህ እንጂ በማይችለው ነገር ላይ ተስፋ ማድረግ ከሸርከን አክበር ይመደባል። ትንሹ ሽርክ እንዳትሉ ከትልቁ ሽርክ ነው። ምን ቀባይል ሐጃት የሐጃ መፈጸምን ይመስል ተስፋ ማድረግ ከአላህ ውጭ ካለ አካል ወተፍሪጅል ኩሩባት ጭንቀት ለጭንቀት መፍትሄ ለማግኘት ተስፋ ማድረግ ከሰው ይህም ከሽርከን አክበር ይመደባል። ይህን ደግሞ አላህ እንጂ ስለማይችለው ተስፋችን ሙሉ ከማን መሆን ያለበት ከአላህ ምን ምን ቀባይ ሐጃት ከአላህ ተፍሪጀል ቁርባት ከአላህ እነዚህን ለሰው መስጠት እነዚህን ከሰዎች ተስፋ ማድረግ ሽርከን አክበር ነው ማለት ነው። ግልጽ ነው አይደል? እየገባችሁ ነው? ሚማ እየተፈጸመ ያለው አልአን በአሁን ዘመን ያደ ዘመን ሚማ እየተፈጸመ እንዳለው አልአን በአሁን ዘመን እየተፈጸመ እንዳለው የት ሐውለል አድርሃ በዶሪሆች ዙሪያ በዶሪሆች ዙሪያ አልመብንያ የተገነቡ የሆኑ ዶሪሆች አላ ቁቡሪል አውሊያ በወልዮች መቃብር ላይ ወሳሊሒን በደጋግ ሰዎች መቃብር ላይ በተገነቡ ቤቶች ዙሪያ በአሁን ሰዓት እንደሚፈጸሙ ይማይማ አን በአሁን ሰዓት እየተፈጸመ እንዳለው ሐውለል አድሪሃ በዶሪሆች ዙሪያ ዘግናኝ ስራ እኮ ነው የሚሰራው። ጀዋብሁም ከጀዋብ የቁረይሽ ለሙሐመድ ዓለይሂ ሰላቱ ወሰላም ከማ አክበረን አላሁ ተዓላ መልሳቸው ስትጠይቃቸው ንጹህ የቁረይሾቹን መልስ ነው የሚመስለው። ወላሂ አንዳንድ ጊዜ ኩፋሩ ዘማኒና ይላሉ ምንባል ኩፋሩ ዘማኒና አክፈሩ ሚን ዘማኒ ሙሐመድ ዓለይሂ ሰላቱ ወሰላም ቢሸይአይ በሁለት ነገር ከድሮዎቹ የበለጠ ስፍረት ውስጥ ደርቀው የገቡ ናቸው አሁን ዘመን ይላሉ። ለምን ሲሏቸው ድሮ የነበሩት ካፊሮች ባህር ማዕበሉ ላይ ሲመታቸውና ሲንቀሳቀሱ ምን ያደርጉ ነበር? ዩኽሊሱነ አልዒባደተ ሊላህ አምልኮን ፍጹም ለጌታ ይሰጡና አላህ ከአንተ ሌላ መሸሻ የለንም ይሉና ጣዖቶቻቸውን ረስተው ወደ ጌታ ብቻ ይዘምቱ ነበር የዛን ጊዜ። ዛሬ ላይ ግን ምንድነው የሚደረገው? እ እ እንደውም ከፍተኛ አደጋ በሚፈጠር ሰዓት ሩጦ ወዴት ነው የምትሄደው? አብዱል ቃድር ጀይላኒ ድረስልኝ ገልጽት። ተመልከቱ ምን ያክል እንደተከረበት። የዛን ጊዜ የነበሩት በሩቡብያ ያሻርኩም ነበር፣ በኡሉህያ ብቻ ነበር። አሁን ደግሞ በሩቡብያ ማሻረክ ራሱ ለምን ቁጥብ የሚባል አለ፣ ገውስ የሚባል አለ፣ ቡደላ ኑጀባ የሚባሉ አሉ። ለዓለም የተመረጡ ማለት ነው። ከላይ ገውሱል አዕظም የሚሉት አላቸው። ዓለምን ያንቀሳቅሳል፣ በሽታ እንዲመጣ ያደርጋል፣ በሽታ እንዲነሳ ያደርጋል። ይሄ አለ። ይህ ወላሂ በጣም አጅብ ነው። ቁጥብ አለ። የአርባ ምንጭ ቁጥብ ከተስማማህ ጣጣ የለም ይባላል የአዲስ አበባ ቁጥብ ከተስማማህ አለ በቃ አንተ አለፈለህ። አስተዳደር አለ በየቦታው ይህ ያሪፉ ሚን ቀዳኢል ሐጃት ሐጃ መፈጸም ይመስል ወተፍሪጅል ኩርባት ጭንቀትን መፍትሄ ማግኘትን ይመስል ሚማዩ ማረሱላን አሁን እየተፈጸመ እንዳለው ሐውለል አድሪሃ በዶሪሆች ዙሪያ ዶሪህ ማለት መቃብር ላይ የሚሰራ ቤት ነው። መስጊድ ላይ ሁሉ ላይሰገድበት ይችላል። በአሁኑ ሰዓት እንደውም እንደዛ ነው ብዛት ያሉት። በገጠር አካባቢ ላይ ያሉ ወልዮች የሚባሉት ሰዎች ላይ ቤት ይሰራባቸዋል፣ ውስጥ ያጨሱበታል እንጂ ወይንም ዱዓ አድርገው ይወጣሉ እንጂ እንትን አይደለም። ላይሰግድበት ይችላሉ። ሚማ ይማረ ፉላን ሐውለል አድሪሃ በዶሪዎች ዙሪያ አልመብንያ አላ ላውሊያ በወልዮች መቃብር ላይ በተገነቡ ቤቶች ወሷልሒን በደጋግ ሰዎች ቃል አላሁ ተዓላ አላህ እንዲህ ይላል ወያዕቡዱነ ያመልካሉ ሚን ዱኒላህ ከአላህ ውጭ ያለን አካል ይገዛሉ ማላ የድርሁም የማይጎዳቸውን ነገር ይገዛሉ ወላ የንፈዑሁም የማይጠቅማቸውንም ነገር ይጠይቃሉ ወየቁሉን እንዲህ ይላሉ ሃኡላ እነዚህ እኮ ይላሉ እነዚህ ወልዮች ሹፋዓኡና አቃራቢዎቻችን አማላጆቻችን ናቸው ዒንደላሂ አላህ ዘንድ ይላሉ። የዛሬዎቹም የሆኑ መልሳቸው የድሮዎቹ ቁረሾች ወያዕቡዱነ ያመልካሉ ሚን ዱኒላህ ከአላህ ውጭ ያለን አካል ማላ የማይጎዳቸውን ነገር ይፈሩታል። የፍርሃት አምልኮ ይሰጡታል፣ የማይጎዳቸውን ነገር ወላ የንፈዑሁም የማይጠቅማቸውን ነገር ደግሞ ስጠን ብለው ይጠይቁታል። ጣዖታትን ማለት ነው። እነ ሁበል፣ እነ ላት፣ እነ መናትን፣ እነ ዑዛን ወየቁሉን እንዲህ ይላሉ መሐመድ አለይሂ ሰላቱ ወሰላም ተው እነዚህ እኮ እንጨት ጠርባችሁ እኮ ነው ምንም ከራሳቸው ላይ ዝንብን እንኳን መከላከል የማይችሉ ናቸው ለምን ታመልኳቸዋላችሁ ሲሏቸው ረሱል አለይሂ ሰላቱ ወሰላም ይህ ነበር መልሳቸው አላህ ራሱ ቁጭ አድርጎታል መልሳቸው ወየቁሉን እንዲህ ብለው መልስ ይሰጣሉ ምን ይላሉ ሃኡላ እነዚህ የምናመልካቸው 300 ምናምን ጣዖታቶች ይላሉ ሹፋዓኡና አማላጆቻችን ናቸው። እንደ አላህ ዘንድ አማላጅ መሰላል ናቸው እንጂ ይፈጥራሉ ብለናል። እንደ መሐመድ ዓለምን ያስተዳድራሉ ብለናል። እንደኛ ፈጥረዋል፣ ይገላሉ፣ ይቀሰቅሳሉ፣ ጀነት ይሰጣሉ፣ ይነሳሉ ብለናል። እንደ አላልንም። እኛ አማላጅ ናቸው ቅዱሳኖች ናቸው ከኛ የተሻሉ ሰዎች ስለሆኑ እነሱን ተደግፈን አላህ ዘንድ ለመድረስ ነው ብለው ነው የሚሉት። እነማን እነማን? ነገሩ እውነት ነው፣ ይመሳሰላል። የአሁኖቹን ብትሉ መልስ ነው የባለፉትን ብትሉ መልስ ነው፣ ተመሳሳይ ነው። አሁንም እንደዛው ነው። በተለይ ሸህ ጋር ለምን ትሄዳለህ? እኔ ወንጀለኛ ነኝ። እሱ ቅዱስ ታላቅ ሰው ነው። አላህ ዘንድ ቅርበት ያላቸው ሸህ ናቸው። ሲሰግዱ ሲቆሙ የነበረ በእሳቸው ላይ ወደ አላህ ለመድረስ ነው። በህይወት ካሉ ዱዓ ሊያስደርግ ይችላል። ከሞቱ በኋላ ግን ይሄ ግልጽ ነው። ሽርከን አክበር ማለት ይሄ ነው። ይሄ ብቻ አይደለም፣ ዝርዝር አለ። ሙጠወላት ላይ ደግሞ ትቀሩታላችሁ። በቃ ይሄን መሰለ ነው። ዒባዳን ፍጹም ለአላህ የሚገባን አምልኮ ለማን መስጠት ነው? ለገይርላህ መስጠት ነው። ምንን ይመስል እ ከዱዓኢ ገይርላህ እ ወዘባኢህን ይመስል እ ይመስል ሌላ ወእ ወልኸውፍ እ ሚን አልመውታ ወልጅን ወሸያጢን ብለናል አይደል? ሌላ እ ተስፋ ማድረግ ምን በሆነ ነገር አላህ እንጂ በማይገደው አላህ ብቻ በሚችለው ነገር ምንን ይመስል ምንን ይመስል አላህ እንጂ የማይችለው የማይችለውን ነገር ከሌሎች ተስፋ ማድረግ ሽርክ ነዋል። ምንን ይመስል ተፍሪጅል ቁርባት ምን ማለት ነው? ተፍሪጅል ቁርባት ጭንቀትን መላቀቅን ይመስል እ ቀባአል ሐጃት ምን ማለት ነው? ይሄ አላህ እንጂ አይችለውም አይደል? ስለዚህ ለማን ነው መሰጠት ያለበት? ለማን ነው ይሄ ተስፋ መደረግ ያለበት? ከአላህ ይሰጥ። ማሻአላ ጀዛኩሙላህ አና እና ሁለተኛውን ንቅራ ሁለት ከፍለ ነው ነው ነበር። أكبر ተመለከት አክበሩን እና አና والثاني ሁለተኛው ሽርክን አክበሩ ትንሹ ሽርክ ነው። لا يخرج من الملة። በዛ ተቃራኒ ይህ ደግሞ ከጎዳና አስወጣ شرك أصغر ትንሹ ሽርክ لا يخرج አያስወጣም من الملة ከኢስላም ሙሉ በሙሉ አያስወጣም ከኢስላም አያስወጣም لكنه ነገር ግን ينقص التوحيد ተውሂድን ያጓድላል፣ ይሸረሽረዋል። ተውሂድን የንቁሱ አው ዩንቂሱ ተውሂደ ተውሂድን ይሸረሽረዋል፣ ያሳሳዋል። ተውሂድ ይጎዳል። ሽርከን አስገር በሰራን ቁጥር የውስጥ አቂዳችን እየተበላሸ እየመነመነ እየዛገ ይሄዳል። ለዚህ ተጽዕኖ አለው። ሽርከን አስገር የተባለው አስገር ትንሽ እንዳስቡ ትንሽ ነው። አው ከትልቁ አንጻር ከትልልቅ ወንጀሎች አንጻር ግን ስታየው በጣም ትልቁ ነው። ከትልቁ ሽርክ አንጻር አይተነው ዝቅ ያደረግነው እንጂ የወንጀል ሁሉ ወንጀል ነው። ትልቅ ወንጀል ነው። ከትልቅ ወንጀሎች ግን ትልቅ ወንጀል ነው። ለሽርክ ለአክበርነት ግን አልደረሰም። አክበር ሲባል በቃ ትንሽ እንዳይመስላችሁ ዝም ብሎ ከዛንኛው አናት አነጻጽር ነው። ይህ አንጻራዊነት ነው። አነቀሳኒ ሁለተኛው ሽርኩን አክበሩ ትንሹ ሽርክ ነው። لا يخرج عاصفا من المله فغدانا من بمغاصفا لكنه نجر كن يمكن في التوحيد توحيدنا غادنا الاشاره الشرع يا خاصه التوحيد وهو يتم الشرك دغمو وسيله مدارسه دلدين وسيله مدارسه مسمرنا دلدين مسمرنا الى الشرك الاكبر وده تلك شرك من دبر يعني وده تلك شرك سويه لجبا يسوقه بنا معناته ወሲለቱን መዳረሻ ነው ለሽርክ አክበር ወደ ትልቁ ሽርክ ወሆ ይህ ሽርክ ይህ ትንሽ ሽርክ እስማኒ እሱ ደግሞ ሁለት ክፍል አለው ሰብዲቪዥን ማለት ነው። ሽርክን ሁለት ከፈል ነው ምንና ምን አክበርና አስፈር አስፈር እንደገና ደግሞ ሁለትን ሰነጥቀዋለን ሁለትን ከፍለዋለን። አልቅስሙል አወል የትንሹ ሽርክ አንደኛ ክፍል ሁለት ከፍለነዋል አይደል? አልገባህም መሰለኝ። ገብቶሃል? እሺ ሽርክ ስንት ቦታ ይከፈላል? ሁለት ቦታ ምንና ምን አክበርና አስበር አስበር እንደገና በስንት ይከፈላል? በሁለት ይከፈላል። ምን ያለ ትንሹ ሽርክ ምን ምን ያደርጋል? ምን ውጤታ ከጎዳና አያስወጣም። ማሻአላህ ወደ ትልቁ መንደርደሪያ መዳረሻ መስመር ወሆ ቅስማ ጎበዝ ጎበዝ ነው እንደዚህ አልቅስሙ አልአወል የመጀመሪያው ክፍል ብናይ ሽርኩን ዛሂሩን ግልጽ የሆነ ሽርክ አለ ትልቁ ሽርክ አይደለም። ትልቁን አሁን እርሱ ትንሹ ላይ ያለውን ክፍል ነው። ክፍል አንድና ክፍል ሁለት የምንለው የትንሹን ክፍል ነው። የትንሹን ክፍል ሳይ ነው። አልቅስም አልአወል የመጀመሪያው የትንቁ ሽርክ የትንሹ ሽርክ አካል የሆነው የመጀመሪያው ክፍል شرك ظاهر ግልጽ የሆነ ነው ገሃድ وهو ይህ ገሃድ ሽርክ ያልነው ሽርከን አስበር ሆኖ ገሃድ የሆነው ألفاظ በአረፍተ ነገር የሚገለጽ ነው። በንግግር ظاهر ነው። አንድ ሰው ሽርክ ሰራ ለማለት የሚያስችልህ ነገር ነው። የሆነ ሲናገር ከንግግሩ አይታ ዛሂር ነው ማለት አይታይም። በአይን ላይታይ ይችላል አይደል? ግን ይሰማል። ዛሂር ነው ማለት ነው። ወሆ ይህ አስገር ሁለት ይከፈላል ብለን ክፍል አንድ ያደረግነው ሽርኩን ዛሂሩን ግልጽ የሆነ ሽርክ ነው። ሌላው ደግሞ ምን ይሆናል ማለት ነው? ሽርኩን ኸፍዩን ይሆናል ማለት ሁለቱንም ክፍል ዝውቁት መጀመሪያ ሽርክ በሁለት ይከፈላል። አክበርና አስበር። አስገር እንደገና ዛሂርና ኸፍይ ትሉታላችሁ። ዛሂርና ኸፍይ ዛሂርና ከፊይ ዛሂር ማለት ወይ በጆሮ የሚሰማ ወይ ሲደረግ የሚታይ ማለት ነው። ዛሂር ማለት ሽርከን አስገር ሆኖ ዛሂር ማለት ከፊይ ማለት ደግሞ በልብ የሚመጣ ይልይስ ምን እንደሚመስል ሪያ እንመስል ተባባናል። አስገሩን ሁለት ተከፈል ነው ምንና ምን ሚፍታ ዛሂርና ዛሂርና ባጢንን በሉት ከፊይን በሉት ትልቅ ስውር ማለት ነው። ተጓልተናል። አሁን ዛሂሩን እንየው። شركم ظاهر لنا وهو سوء الفاظ بعرف تنجل من الجنة وأفعال بدر جدا من أبع الركب أكين شركم ظاهر كتبال شركم ظاهر يتن يوشد شركم أكبر ولا أصغر كأصغر كأصغر شركم أصغر الظاهر آه. يا ما شركم آه، يأتي بالألفاظ والأفعال سلام أصغر هنا خفي كتبال كالرياء أني مثل أدركوا عليك ወሆ አልፋዙን በቃል የሚገለጽ ወአፍዓሉን በድርጊት የሚገለጽ ነው። እኔ ፈልአልፋዙ በአረፍተ ነገር የሚገለጽ ሽርከን አስገር ማለት ከልሐሊፊ መማለን ይመስል ቢገይሪላህ ከአላህ ውጭ ባለ ስያሜ መማለን ይመስል ወዲኒ ነቢይ በእናት በአባት በወልዮች ነቢያችንን እያሉ መማል ይሄ ሽርክ ቢላህ ነው። ሽርኩን አክበሩና አስገር ነው እ አስገር ነው። አስገር ሆኖ ከፍይ ነው ዛሂር ነው ዛሂር ነው። ማን ያለ ዛሂር ነው እ ማን ዛሂር ነው ያለ ለምን confidence ይኖራል? ማን ظاهر ነው ያለ ምን ስለሆነ ظاهر ሆነ? በድምፅ የሚሰማ ነገር ነው። በቃ ትክክል እኮ ነው። አትደንግጡ። فالألفاظ ትደበቃለህ ተናግረህ فالألفاظ አረፍተ ነገር በቃላት የሚገለጽ شرك ظاهر كالحلف መማልን ይመስል بغير الله ከአላህ ውጭ ባለ አካል قال صلى الله عليه وسلم ነብዩ እንዲህ ይላሉ من حلف የማለ بغير الله ከአላህ ውጭ ባለ አካል የማለ ፈቀድ ከፈረ ክዷል አው አሽረከ ወይም አጋብቷል ይላሉ ነብዩ ዐለይሂ ሰላቱ ወሰላም ይህንን ፈጽሟል። ሽርኩ ግን አሽረከ ማለት ሽርከን አክበር አይደለም። ሽርከን ሽርኩን ድነ ሽርኩን ነው። ሰሐቢዩ ምን ይላሉ? አብደላህ ብን መስዑድ አን አህሊፈ ቢላሂ ካዚበን ኸይሩን ምን አን አህሊፈ ቢገይሪላሂ ሳዲቀን ይላሉ። በአላህ ስም ውሸቴን ነገር ተናግሬ በቃ በሬ ወለደ ወላሂ ብል ይሻለኛል፣ ላም ወለደች በአብዱል ቃድር ጄላኒ ይሁንብኝ ከማለት ይልቅ ገብታችኋል የትኛው ነው እውነት? አረ በአብዱ ወዲኒ ነቢ ላም ወለደች ወላሂ በሬ ወለደ መዋሸት ይፈቀዳል እያሉ አይደለም። ምን ያክል እንዳወዳደሩ እንዳነጻጸሩት ነው። የትኛው ትክክል እ ላም ወለደች ካለው አረፍተ ነገሩ ትክክል ነው አይደል? ግን የተደረበበት ነገር ምንድን ነው? ሐልፍ ቢገይሪላህ ነው። እንደዚህ አድርጌ እውነቴን የተደረገን ነገር ከአላህ ውጭ ባለ ስያሜ ምዬ ለሰዎች ከማስረዳ ይልቅ ግዙፍ ውሸት ዋሽቼ በአላህ ስም ምን ይሻለኛል አሉ። ከውሸት በላይ ነው የቆጠሩት ማለት ነው። ምንም ይዋሻሉ አይደለም ሰሃቢዩ መዋሸት ይሻላል እያሉ አይደለም። ምን ያክል ግዙፍ ወንጀል እንደሆነ እያነጻጸሩልን ነው። ግልጽ ነው አይደል? ገብታችኋል? አልገባችሁም? ይግባችሁ። መን ሐለፈ የማለት የገይሩላህ ከአላህ ውጭ ባለ በሌላ በወልዮች በነቢያቶች ስም የማለ ፈቀድ ከፈረ ክህደት ሰርቷል፣ ክህደትን ፈጽሟል፣ አዋሽረከ በአላህ አጋርቷል። ወቀውሉ የሚለው ቃል ወዲኒ ነቢይ አባቴ ሙስሊም ሌላማ እርግማንም እኮ አለ። ኧረ ድርቅ ልበል፣ ልደፋ፣ ልውደቅ፣ መኪና ይግጠኝ ምናምን የመሳሰሉት ታዲያ ለአንም ቢነፍስ ራሱንም እየረገመ ነው። በቃ ራሱንም እየረገመ ነው። መላኢካ አሚን ሊል ይችላል። በቁርአን አዎ አለ ይማላል። ለምን ሊአነሁ ከላሙላህ መክሉቅ ነው እንዳትል እንደ እዛ ሙጅሪሞች እንዳሉት እሺ ተግባባን አዎ የአላህ ከላም ነው። በአላህ ሲፋ መናል እንችላለን። ወልረሕማኒ ወልዓዚም ወልጀባሪ ወልከቢር ወልሙተከቢሪ ወልሙሀይሚኒ ወልሙእሚን እያል የአላህን ስያሜዎችና ባህሪያቶች እያመጣህ መናል ይቻላል። አልቁርአን ከላሙላህ ወልመጽሐፍ ግን አትበሉ ይላሉ። ሙصሐፍም ቁርአን ነው፣ ቁርአንም ቁርአን ነው። እነሁ ለቁርአኑን ከሪም ነው የተባለው እንጂ እነሁ ለሙصሐፉን ከሪም አይደለም። ሙصሐፍ ያለው የሀበሻ ቋንቋ ነው። መጽሐፍ ካለው የመጣ ነው ነው የሚሉት ሙصሐፍ ማለት ጽሁፉ ሲደመር ወረቀቱ ጭምር ነው። ወረቀቱ መክሉቅ ነው። እዚህ ላይ ያለው ግን ጽሁፉ መክሉቅ አይደለም። ጽሁፉ ብቻውን ምንድነው የሚባለው? ቁርአን ነው። በሱ ወልቁርአን ይልቀሩን በልህመናል ይካላል። ችግር የለም። ለምን? لأنه كلام የአላህ ከላም ነው። የአላህ ከላም ደግሞ የአላህ ባህሪ ነው። በአላህ ባህሪ ደግሞ ምን ማለት ይቻላል? ወልመጽሐፍ ግን ብለን ሙጽሐፍም የአላህ እንትን የቁርአን ስም ነው ብለን አንምልበትም። ዑለማዎች ይህንን ያግዳሉ። ወልሙጽሐፍ እንዳትሉ ይላሉ። ወልከዕበትን አይባልም። ተጋባን። ወልቁርአንና ወልመጽሐፍ ይለያያል። ሙጽሐፍ የምን ስም ነው? የቁርአን ስም ነው። ቁርአንም የቁርአን ስም ነው። ግን አላህ ምን ብሎ ነው ስያሜ ያወጣለት? የእሱን ንግግር ምንድን ነው ያለው? ቁርአን ነው ያለው። እነሆ ለቁርአኑን ከሪም ነው ያለው። ሙስሐፍ ያለው ምንና ምን ይቀላቀልብናል ነው ያለው። ወረቀቱን ጭምር ስለሆነ ሙስሐፍ መጽሐፍ ካለው ከአበሾች ቃል የመጣ ስለሆነ አትጠቀሙበት ይላሉ። መቆጠቡ በጣም ጥሩ ነው። ወልቁርአን ግን ብሎ መናል ይቻላል። እሺ ለምን የአላህ ንግግር ስለሆነ እለትን ያሉ ወቀውሉ የሚለው ቃል ማሻአላህ ያለውን ይመስል አንድ በአላህ ከአላህ ውጭ ባለ ስያሜ መማል ሽርከን አክበር ነው ዛሂር የሆነ አረፍተ ነገር ስለሆነ ሌላ ወቀውሉ ማሻ አላህ ወሽእተ ያንተና የአላህ ፈቃድ ከሆነ ያንተና የአላህ ፍቃድ ከሆነ ማለትም አይቻልም ይህም ሽርክ ነው ማሻ ወሽእተ ያንተና የአላህ ፈቃድ ከሆነ አደርገዋለሁ አይባል ለምን ዋዊቷ ዋወል እጥላቅ ዋወል ጀምዕ ነው የሚባለው መሐመድና ሰዒድ መስጊድ ገቡ። دخل محمد وسعيد في المسجد መሐመድና ሰዒድ መስጊድ ገቡ ስትል ማን ነው مقدم? መሐመድ ነው ሰዒድ ነው? የለም ترتيب ቅደም ተከተል አለው እንዴ? የለው የለውም። በዋው ከተያያዘ ደኸለ መሐመዱን ثم أحمد في المسجد መሐመድ ገባ ከዛ አህመድ ገባ ካለ ማን ነው ቀድሞ የገባው? መሐመድ። ስለዚህ በዋው ሳይሆን በ ثم እንበል ማሻአላህ ثم ሽእተ የአላህ ፍቃድ ከሆነ ከዛም በኋላ ደግሞ የአንተ ፍቃድ ከተጨመረበት በቱማ አያይዘን ثم للتراخي والترتيب والتعقيب ቅደም ተከተሉን ታስዝንናለች አንዱ ከሌላው በኋላ በቱመ ማስተካከል አለብን ማለት ነው። በዋው አይባልም። ማሻአላህ የአንተ ፍቃድና የአላህ ፍቃድና ወሸተ የአንተ ፍቃድ ከሆነ አይባልም። በዋው አያይዘን አልገባችሁም? ግልጽ ነው አይደል? ማስተካከያ ይሰጣሉ። قال صلى الله عليه وسلم እንዲህ ይላሉ لما قال رجل አንድ ሰው እንዲህ ባላቸው ጊዜ ما شاء الله وشئت ያንተና የአላህ ፍቃድ ከሆነ መሐመድ አላቸው መጣሉ። በጣም ደነገጡ። فقال እንዲህ አሉ አጃአልተኒ ሊላሂ ንዳ ነው ያሉት። direct ጥያቄያቸውን ተመለከቱ። ወላሂ የሚገርም የሚገርም ጥያቄ አይባልም። እንደዚህ ነው ማለት አጃአልተኒ ሊላሂ ንደን ያሉት ወደ ሽርክ አለም እንጂ እንዱ ዝም ብሎ ተራ ሐራም እንኳን አይደለም። አጃአልተኒ ሊላሂ ንዳ እኔ ለአላህ ቢጤ ያደረግከኝ እንዴ ነው ያሉት። ከአላህ ቢጤ ማድረግ ማለት ደግሞ በጣም ሊላሂ ንዳ አሉት። ለአላህ ቢጤ ያደረግከኝ እንዴ እኔ እኔና አላህ እኩል ከሻል አረፍተ ነገሩ ነው። ንያ እኮ ይታወቃል። አብራራው ብትባል ስታብራራው ምንድን ነው የምትለው? መጀመሪያ ወይ አላህ ፈቃድ ነው የሚሆነው፣ ከዛ በምድር ላይ ደግሞ አንተ ፈቃድ ነው። ግን አረፍተ ነገሩ ራሱ ሽርክ ይመጣበታል። አስተካክለው አነጋገርህ ራሱ መጥፎ ከሆነ ጥሩ አይደለም። ውስጥህም ውስጥህም ብቻ አይደለም ላይህንም አስተካክለው መስተካከል አለበት አረፍተ ነገሩ። ምን አስበህ ነው? እኔና አላህን እኩል ለማድረግ አስበህ ነው አላሉም ነብዩ። ከአረፍተ ነገሩ ተረዱት። በቃ መሆን የለበትም መሆን የለበትም። ማሻ ለማ ቃለ ለሁ ባላቸው ጊዜ ረጁልን አንድ ሰው ማሻ የአላህ ፍቃድ ከሆነ ወሽት እናም ያንተ ፍቃድ ከሆነ አላቸው። ፈቃል አሉ አጃአልተ ሊላሂ ንዳ ለአላህ ቢጥ ያደረከኝ እንዴ? ለአላህ አምሳ ያደረከኝ እንዴ? ለምን ይሄን ልሉት አሉ። ሙከረር ሙከረር አልገሰረ አልገባህም? ጥያቄው አልገባህም? እሺ ጥያቄው ምን መሰለህ? ነብዩ አለይሂ ሰላቱ ወሰላም ሰውየው መጣና ማሻ አላህ ወሽእተ ያንተና የአላህ ፍቃድ ከሆነ አላቸው ነብዩን አለይሂ ሰላቱ ወሰላም። ነብዩ ቀጥታ ምናምን አጃአልተኒ ሊላሂ ነዳ ለአላህ ቢቅ ያደረከኝ እንደኔ አሉት። ምን ስለሆነ ነው? ይህን ጥያቄ የጠየቁት አረፍተ ነገሩ ምን ስለሆነ ነው? እንደ እኩል አድርጎ እሺ፣ እንደ እኩል አድርጎ ነው። ምኑ ነው እኩልነትን የሚያስይዘው? አረፍተ ነገሩ ምን ስላለበት? ዋው ስላለበት። ምን ተጠንቀቁ እና ነብዩ ማረሚያ ሰጡት። ምን አሉት? ቁል በል ማሻ አላሁ ወህደሁ የአላህ ብቻ ፍቃድ ብቻው የአላህ ፍቃድ ብቻ ከሆነ በል እሱኑ ብቻ የአላህ ፍቃድ ከሆነ ብቻ በል ወህደሁ አላህ ብቻውን የሱ ፍቃድ ከሆነ በል አሉት ነብዩ አለይሂ ሰላቱ ወሰላም። አንድ ይህን ማስተካከያ ሰጥቶታል። ወይም ሌላ ምን ማስተካከያ አለ? ማሻ አላሁ ثم شئت በል በቱም ማስተካከላል። በሁለቱም አለ ሐዲሱ በሁለቱም ታሪክ ነው። ይህን የመሰለ ፍቃድን በተያዘ ሌላም ደግሞ የሚጨመር ወቀውሉ የሚለው ቃል ይመስል ለውለላሁ ወፉላን አላህና አንተ ባትኖሩ ኖሮ አላህና አካሌ ማለት ነው። فلان ማለት ነው። لولا الله وفلان አላህና ወንድሜ ባይኖሩ አልቆልኝ ነበር። አላህና አካሌ ባይኖሩ አልቆልኝ ነበር አይባልም። አሁን ምንድነው ማስተካከያ የሚያስፈልገው? የት ይመስላችኋል? በቃ ፎርሙላው እኮ አንድ ነው። ወይ لولا الله وحده ትላለህ፣ ወይ لولا الله ثم محمد ለውለላህ ወፉላን አላህና አከሌ ባይኖሩ ኖሮ ወሰዋቡ ትክክለኛው አገላለጽ ይህን ይመስላል። አዩቃለ እንዲህ ነው መባል ያለበት ማሻአላህ ማሻአላህ የአላህ ፍቃድ ከሆነ ثم فلان ከዛ የከሌ ፍቃድ ከሆነ ማሻአላህ ثم ما شاء ثم شاء አቢ የአላህ ፍቃድ ከዛም በኋላ ደግሞ በምድር ላይ የአባቴ ፍቃድ ከሆነ አደርገዋለሁ። በሱም አያይዘን ወለውለላሁ ثم فلان አላህ ባይኖር ኖሮ ከዛም በኋላ ደግሞ አከሌ ባይቀላቀልበት እሱ ባይረዳኝ ኖሮ እንላለን። በሱማ አያይዘን ማለት ነው። ሱመና ዋው ልዩነቷ ምንድን ነው? እንቅረው ለምን መሰላችሁ በዚህ የሚታረመው ወሷቡ ትክክለኛው አዩቃለ እንደ ነው መባል ያለበት አዩቃለ ማሻአላህ ሱመ ፉላን ولو لله ثم فلان لأن ለምን በثم ዋውን በثم ለምን ተካናት لأن ثم ثم የምትባለው ማያያዣ መስተዋድድ ለተርቲብ ለቅደም ተከተል ትጠቅማለች። ሱና መተዋደድ ናት፣ አዛማጅ ናት። መተዋደድ ስለሆነች ለምን ትጠቅማለች? ለተርቲብ ቅደም ተከተልን ታስዛለች። ቅደም ተከተልን ታስዛለች። ማአተራፊ ከርቀት ጋር ከመራራቅ ጋር ከመራራቅ ጋር ለተርቲብ ወተራፊ وتعقيب የሚላል ሌላ ቦታ وتعقيب የሚላለ ቢጨመር ጥሩ ነው። ترتيب ቅደም ተከተል ማለት ነው። አንደኛ፣ ሁለተኛ ተራፊ መካከላቸው ላይ ያለው gap ነው። ርቀት አለ በሰው ልጅና በአላህ ሽኮት መካከል በሱና በፍጥረታት መካከል ሰፊ ልዩነት አለ። ثم ተራፊን ትጠቅማለች ርቀትን ምን ያክል ርቀት እንዳላቸው የጊዜ ሳይሆን የችሎታ ይብቃል። እሺ ታቂም ማለት ደግሞ በትክክል አንደኛ ሁለተኛው ለምሳሌ ማሻአ ማሻአ ሙሐመድን ثم شاء الله ሊባልም ይቻላል አይደል? በሱም ثم የግድ መምጣት አለባት። ተርቲብ ያስይዛል። ثم ተርቲብነቷን አልለቀቀችም፣ ግን ተዕቂብ አልሆነችም። ተዕቂብን አልጠበቀችም። ተዕቂብ ማለት እንደሚገባው ደረጃውን ማለት ነው። ثم تفيد للترتيب والتعقيب مع التراخي ገባችሁ አልኩት እ ثم ለተርቲብ ትጠቅማለች። አዎ ተርቲብ ማለት እኮ የመሐመድ ፍቃድ ከሆነ ثم ማሻአላህ ከዛ የአላህ ፍቃድ ከሆነ ተርቲብ አለው አይደል ተርቲብ ሆኗል አይደል ተርቲብ ማለት አንዱን ነገር ከአንዱ በኋላ ማድረግ ረድፍ ማስያዝ ማለት ነው ግን ረድፉ በትክክል በትክክል ረድፉን የያዘ ለመሆን ምን መሆን አለበት ተርቲብ ከዛ ታቂብ አልገባችም ثم ለሶስቱም ትሆናለች ለሶስቱም ትሆናለች እንደዛ ብንለው ይሻላል ነው ለአነ ثم ثم للترتيب ለተርቲብ ወተዕቂል በትክክል ረድፉን ጠብቆ مع التراخي ከርቀት ጋር ከመራራቅ ጋር በመካከላቸው ማለት ነው ተጅአሉ ታደርጋለች ثم መግባቷ ታደርጋለች ምን መሻአተል አብዲ የባሪያን ፍላጎት የባሪያን ትንባሌ የባሪያን ሽቶት ታቢዓተን ተከታይ ትሆናለች ታደርጋታለች ታቢዓተን ተከታይ ታደርጋታለች ለመሻአትላህ ለአላህ ፍቃድ ለአላህ ፍቃድ ተከታይ እንድትሆን ታደርጋታለች ማሻአላህ ثم شاء محمد ስንል የሙሐመድ ፍላጎትና ሽቶት ከማን ሽቶት በኋላ ነው የሚሆነው ከአላህ ፍላጎት በኋላ ነው የሚሆነው ثم ለዚህ ተጠቅመናለች ወህደሁም ማለት ይቻላል ብለናል ነብዩ አለይሂ ሰላቱ ወሰለም ሰውየውን እንዳረሙ ተጀዓሉ ታደርጋለች ثم መሺአተ العبد የባሪያን ፍላጎት ታቢዓተን ተከታይ እንድትሆን ታደርጋታለች በኋላ እንድትገኝ ከማን ለመሻአቲላህ ለአላህ ፍቃድ ተከታይ እንድትሆን የሰውየው ፍቃድ ታደርጋለች መግባቷ ገብታችኋል እ ማለት ከማ ቃለ ተዓላ አላህ ራሱ እንደነገረን ምን ይላል አላህ ወማ ተሻኡነ የእናንተ ፍቃድ አይሆንም ኢላ አየሻ አላህ አትሹም አላህ የሻውን እንጂ ረቡል ዓለሚን ዓለምን የሚያንከባከበው ጌታ የሻውን እንጂ አትሹም ተብለናል ስለዚህ መሺአተል ዐብድ ታቢዓቱን ለመሻዓተ ረብ የባሪያ ፍቃድ የጌታን ፍቃድ ተከትላ የምትመጣ ታቢያ ናት። ያንን ለማስጠቀም ደግሞ ከዋው ይልቅ ثم ን መጠቀም ነው ትክክል የሚሆንልን። highlight ኡን አንድ ጊዜ ነገራችሁ። እዚህ ይበቃናል። ቅራቱ ቅራቱ እስከዚህ ይበቃል። አልቀውሉል አወል ሽርኩን ዛሂሩን ግልጹ ሽርክ ነው። وهو እሱ ألفاظ አረፍተ ነገር በአረፍተ ነገር የሚመጣ የሚከሰት ነው። وأفعال በድርጊት የሚገለጽ ነው። شرك ظاهر ማለት ነው። ከልአልፋዙ በአረፍተ ነገር የሚመጣ ሽርክ ያለው كالحلف بغير الله ከአላህ ውጭ ባለ አካል መማል من حلف بغير الله ብለዋል ነብዩ አለይሂ ሰላቱ ወሰላም ከአላህ ውጭ ባለ አካል የማለ ፈቀድ ከፈረ አው አሽረክ በአላህ ክዷል አጋርቷል ብለዋልና ወቀውሉ በሌላም በአረፍተ ነገር የሚገለጽ እንደዚሁ ኩፍረን ሽርከን አስገር አለ ብለናል። ማሻአላህ ወሽእተ ብሎ በዋው ማያያዝን ይመስል የአላህን ፍላጎት ሽቶትና የሰዎችን ሽቶት የፍጥረታትን ሽቶት በዋው ማያያዝን ይመስል ቃለ ነቢይ ሰለላሁ ዐለይሂ ወሰለም ነብዩ ብለዋልና ለማ ቃለ ረጁሉን አንድ ሰው ባላቸው ጊዜ ሊማ እንዳትሉ لما قال له رجل ما شاء الله وشئت ያንተ ፍቃድና የአላህ ፍቃድ ከሆነ ስላላቸው የአላህ ፍቃድና ያንተ ፍቃድ እና ያለውም እንደዚሁ ነው። የአላህ ፍቃድ ከዛ በኋላ ያንተ ፍቃድ ከዛ በኋላ መጨመር አለበት። አማርኛውም ላይ ተርሲም after ይጨመራል እንግሊዝኛውም ላይ and ያለው እንደዋው ነው። ጅምዕን ነው የሚያስገው መሐመድ and አህመድ ካል መሐመድና አህመድ ነው መሐመድ ብለን after የሚለውን ترتيب የሚያስዝ ነገር መጠቀም አለብን። ሌላ word ቢሆን ቅደም ተከተልን ማለት ማሻ አላህ ወሽእታ ቃል ነብይ ሰለላሁ ዐለይሂ ወሰለም ለማ ቃለ ለረጁሉ ማሻ አላህ ወሽእታ ሲላቸው ፈቃ አጃአልተኒ ሊላሂ ኒዳ ለአላህ ቢጤ ያደረከኝ እንደ አሉት። ለምን በዋዋያ ይዞ እኩልነትን የሚጠቁም ነገር ተናግሯቸዋልና ቁል በላሉት ሲያርሙት ማሻ የአላህ ፍቃድ ከሆነ ወህደሁ የሱ ብቻ በላሉት አርበሙት በሱመም አያያዝ እንችላለን። ወቀውሉ ሌላም ቃል አለ። ማሻአላሁ ሽእተ ያለውን ይመስል የኩፍር ቃል ምንም የሽርክ ቃል ለውለላ አላህ ባይኖር ኖሮ ወፉላን አከሌም ባይኖር ኖሮ አኔ ሁለቱ መኖር ነው የኔ ውጤታማ ስኬታማነት ማለት አይፈቀድም። ለውለላህ ثم ፉላን ብለን ነው ያለብን። በወማ ማያያዝ የለብንም። የሁለቱ አስተዋጽኦ የሰውየውና የአላህ አስተዋጽኦ እኩል ይመስልብናልና በዋው ከተያያዙ ማለት ነው። መስተዋደዱ በዋው ከሆነ የሁለቱም አስተዋጽኦ እኩል ይመስልብናል። ወሷቡ ትክክለኛውና ሲታረም አዩ ቃለ እንዲህ ነው መባል ያለበት። ማሻአላህ የአላህ ፍቃድ ከሆነ ثم ፉላን ከዛ የከሌ ፍቃድ ከሆነ በቱም ከዛም በኋላ ወለውለላህ አላህ ባይኖር የአላህ የአላህ ስጦታ የአላህ እርዳታ ባይኖር ኖሮ ثم ፉላን ከዛ ከሌ ነው የሚባለው። ከዛም በኋላ ከሌ ሊአነ ثم ምክንያቱም ثم ثم የምትባለው መስተዋድድ ቃል ቢተርቲብ ለቅደም ተከተል ትጠቅመናለች። ወተዕቂብ ደረጃውን በጠበቀ መስክ ማዕተራፊ ከመራራቅ ጋር የሁለቱ ደረጃ ተጃአሉ ታደርገዋለች። ሳብጀክቱ ማን ነው? ታደርገዋለች። ሳብጀክቱ ማን ናት? ثم ናት። ثم የምትለው ቃል ተጃአሉ ታደርጋለች። መሻአተል አብድ የባሪያን ፍላጎትና ሽቶት ታደርጋለች። ታቢዓተን ተከታይ ታደርጋለች ለማን ለመሻአቲላህ ለአላህ ፍቃድ ተጃአሉ ማለት ታደርጋለች ሱመ ማለት ነው ሳብጀክቱ ወሰነ ከማ ቃለ ተዓላ አላህ እንዳለው የባሪያ ፍላጎት የአላህን ፍላጎት ተከታይ መሆን አለበት ራሱ ነግሮናል። ነው ደግሞ እውነታው ምስ ስለሆነ እሱም መሆን አለበት አገላለጹ ላይ ወማ ተሻኡነ የእናንተ ፍቃድ አይሆንም፣ እናንተ አትፈቅዱም፣ አትሹም ኢላ አየሻ አላህ አላህ የሻውን እንጂ ይለናል። ስለዚህ እሱ የሻውን ነው የምንሻው። ረቡል ዓለሚን ዓለምን የሚያንከባክበው ጌታ ሳፍን የተያዘችና ሊቀርጽላችሁ መሰለኝ ወአመል ዋው ዋው አረፍተ ነገር ይያዘ ወአመል ዋው ዋው የሆነች እንደው ፈሄ እሷ ሊሙጥለቅል ጀምዕ ገደደለሽ ህብረትን ነው የምትጠቁመው። ገደደለሽ ህብረትን እከሌ ይቀድማል እከሌ አይባልም። ደኸለ መሐመድ ወአህመድ አህመድና መሐመድ ገቡ። ማን እንደተቀደመ አይታወቅም። ሁለቱም ገብተዋል። ወይ እኩል ገብተዋል ወይ አንዱ ይቀድማል ከሁለት አንዱ ማን እንደሆነ አይታወቅም። واو لمطلق الجمع ዝም ብሎ ገደደለሽ ስብስብ ህብረትን ነው የምትጠቁመው። አብሮነትን የጋርዮሽነትን ነው የምትጠቅመው። واو ማለት ነው። مطلق الجمع ይባላል። مطلق ማለት ምንድነው? ልቅ እከሌ ቀድሟል እከሌ ሳይባል እንደው በልቁ በልቁ መሰባሰብን ነው የምትጠቁመን واو ማለት ነው። واو። ወልሽቲራክ አብሮነትን ድርጊቱን የድርጊቱ ሁለቱም እኩል ተዋናይ መሆናቸውን ነው የምትጠቁመን። اشتراك ነት እንዳላቸው የጋራነት እንዳላቸው ነው የምትጠቁመን። ሁለቱም subject ኦች። መሐመድና አህመድ መጡ ብትል መሐመድና አህመድ ገቡ፣ እኩል ገብተው ሊሆን ይችላል። መሐመድና አህመድ መጡ፣ ሁለቱም እኩል መጥተዋል ማለት ነው። እኩል አድርገውታል ነገሩ። አከለ መሐመድ ወአህመዱ መሐመድና አህመድ በልተዋል፣ ገለዋል። እኩል ሰውየው መጥተውታል፣ አድርገውታል። ሁለቱም ተካፋይ ናቸው፣ እኩል ተዋናይ ናቸው ይመስላል። ስለዚህ ወአመል ዋው የሆነች እንደው ፈሄ እሷ ጥቅም ይቺ መስተዋድድ በዋው የተደረገ መስተዋድድነት ለሙጥለቅል ጀምዕ ምንድን አልኩ? ለሙጥለቅል ጀምዕ ሙከረም ምን አልኩ? ለሙጥለቅል ጀምዕ ፈስር እ ያለ ገደብ ማሻአላህ ለሙጥለቅ الجمع መሐመድ መሐመድ ዩሱፍ ከማል ተደበክ ለሙጥለቅ الجمع ዝም ብሎ ገደብ የለሽ ህብረትን አብሮነትን የምታስዘው ወልሽትራክ መካፈልን ድርጊቱ ላይ ሁለቱም ተዋናይ እንደሆኑ ላተቅተቢ አትጠቅምም ترتيبا ለቅደም ተከተልነት አትጠቅምም። ስለዛ አታገለግልም። لا تقتضي አትጠቁምም፣ አታገለግልም። ترتيبا ቅደም ተከተልን አንስዛ አታገለግልም። واو! ولا تعقيبا ስርዓቱን በጠበቀ መልኩ ቅደም ተከተልን አትጠቁመን። አንዱ ከሌላው በኋላ የሚል ደረጃንም አትጠቁመን። تعقيب ደረጃውን መሰረት ባደረገ መልኩም አትጠቁመን። ወሚትሉ የዚሁም የዚሁ አምሳያ ነው قول የሚለው ቃል ምን ማሊ ለኔ እኮ የለኝም ኢላላህ አላህና ወአንተ አንተ እንጂ እኔ እኮ አላህና አንተ እንጂ ማንም የለኝም አይባልም ለኔ ከአላህ በኋላ አንተ ነህ ያለኝ ይቻላል ከአላህ በኋላ ተከታይ ነው ማድረግ ያለብን የሰውን የሰውን አስተዋጽኦ ያው የዚሁ አይነት ነው ዋው ወአመል ዋው ዋው ፈሄል ሙጥለቅ الجمع ገደበለሽ ስብስብን አብሮነትን ነው የምትጠቁመን። ገደበለሽ ከከሌ ቀድማ ለከሌ ሳንዝ ማለት ነው። ገደበለሽ አብሮነት ህብረትን፣ ወልሽክራት ተጋሪነትን ነው የምትጠቁመው። ላ ተቅተዲ አትጠቁም። ተርቲበን ቅደም ተከተልን፣ ወላ ተዕቂበን የደረጃንም ቅደም ተከተል አትጠቁመን። መራራቅንም አትይዝም። ወሚስሉ የዚሁ ምሳሌ ነው። ማሻአላሁ ሽእተ ያለው ምሳሌ ነው። አንድ ነው፣ ተመሳሳይ ነው። ቀውሉ ይህ ቃል ምን የሚለው ቃል ማሊ ለኔ እኮ የለኝም፣ ማንም እኮ የለኝም ኢለላህ አላህና ወአንተ አንተ እንጂ ምን ብዬ ላስተካክለው ከኋላ ምሰሶ ጋር ምን ልበለው እስኪ ማስተካከያ ማሊ ኢላላሁ እ ثم أنت ثم الله مالي إلا الله ثم الله مالي إلا الله ثم أنت وين دقمو مالي إلا ወህዳ ያ ማለት ነው ኢንሻአላህ ጀዛኩሙላህ ወሃዛ ይህ ሚን በረካቲላህ የአላህ በረካ የአላህ ረድኤት ወበረካቲ ያንተ በረካ ይህ እኮ የአላህና ያንተ በረካ ነው። ይህ ሰዎች ለሚጠቀሙ ይህ እኮ የአላህና የእርሶ በረካ ነው። አላህና እርሶ እያሉ ምን ይደርስብናል? ደህና ነህ ደህና አደርክ ሲሉት ታላቅ የአገር ሽማግሌ ሼህ የሆኑት እርሶና አላህ እያሉ ምን ሆናለሁ ይላል። በምንድን ነው የተናገርነው? እና ነው አይደል መሆን የለበትም። አላህ እያለ ከዛ እርሶም ዱዓ እያደረጉልኝ ነው ማለት ትችላለህ። ተከታይ አድርገህ ሀዛ ይህ ሚን በረካቲ ሚን በረካቲላህ የአላህ በረካና ወበረካቲ የአንተ በረካ ውጤት አይባልም። እንዴት አድርገን እናርመው? እስኪ በተፈቀደ ሀዛ ሚን በረካቲላህ ثم من بركاتك يعني انت زيادات الفوحه